ይህ ክፍል አራት የሲራ ትምህርት ነው። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ አሽረፍ አልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወአላ አሊሂ ወሰሐበቲሂ አጅማዒን። ውድ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም። በዛሬው ደርሳችን የምናየው የነቢዩን ሰለላሁ ዐለይሂ ወሰለም ልደት ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም መቼ ተወለዱ? የት ተወለዱ? እንዴት ተወለዱ? ولد سيد المرسلين صلى الله عليه وسلم بشعب بني هاشم بمكة في سبيحة يوم الاثنين التاسع من شهر ربيع الأول نبي صلى الله عليه وسلم የነቢያቶች ወይም የመልእክተኞች በአጠቃላይ ማለት ነው ከሰው ሁሉ በላጭ ዓለም የረሱልን ሰለላሁ ዐለይሂ ወሰለም መሰል አስተናግዳ አታውቅም። እኚህ የዓለማችን ብርቅዬ ብቸኛ አላህ ዘንድ ከሳቸው የበለጠ ተወዳጅ የሌለ የሆኑ ታላቅ ሰው የተወለዱት በመካ በኒ ሐሽም ሸለቆ ውስጥ ነው። ይህም በረቢዕ አልአወል በረቢ አወል በወር በወርሃ ረቢ አልአወል ማለት ነው። በዘጠነኛው ቀን ሰኞ ቀኑ ሰኞ ተወለዱ። በታሪክ ተመራማሪዎች ዘንድ የነቢዩ ሰለላሁ ዐለይሂ ወሰለም የልደትን ቀን በተመለከተ ቁርጥ ያለ እርግጠኛ የሆነ ማስረጃ አልተገኘለትም። መሐመድ ሱለይማን መንሱር እንደዚሁም የስነ ፈለክ ምሁራን መሐመድ ባሻ የሚሉት በአፕሪል 571ኛ ዓመተ ልደት የዚሆን ክስተት በተፈጸመ በዓመቱ የዚሆን ክስተት በተፈጸመ በአመቱ ማለት ነው ነው የተወለዱት የሚሉ የሚሉ ሲሆኑ ሌሎች ከዚህ ውጭ የሚሉ አሉ። ስለዚህ በዘጠነኛ ቀን እዚህ ጋር ተብሏል። በሌላ አስራ ሁለተኛ ቀን ላይ የተባለበት ነገር አለ። እንደዚሁም ነቢ ሰለላሁ ዐለይሂ ወሰለም ሲወለዱ وروى ابن سعيد عن أم, آه، آه، عن أم رسول الله صلى الله عليه وسلم قال قالت لما ولدته خرج من فرج نور أضاءت له قصور الشام وروى, آه، وروى أحمد والدارمي وغيرهما قريبا من ذلك ابن سعيد يا نبي محمد صلى الله عليه وسلم النات ነቢዩም በወለዱበት ቀን ላይ የተከሰተውን ነገር ሲተርኩ መሐመድን በወለድኩ ጊዜ ከማህፀኔ ብርሃን ወጥቶ ነበር ብሏል። ይህ ከማህፀነ ከነብዩ ጋር የወጣው ብርሃን የሶሪያን አብያተ መንግስታት በብርሃኑ ያደመቀ ነበር ብለዋል። ይህን ዘገባ አህመድም ዳሪሚ እና ሌሎች ዘጋቢዎችም በዚሁ መሰል ተርከውታል። ይህን ጉዳይ በተመለከተ አንዳንድ የሐዲስ ምሁራኖች በትክክል የተቀመጠ ነገር የለም ይላሉ። እርግጠኛ የሆነ ሰሒህ የሆነ ዘገባ የለም ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሲወለዱ እንደ ማንኛውም ሰው ነው የተወለዱት እርግጠኛ የሆነ ዘገባ እስከሌለ ድረስ ነው የሚሉት። ሌሎችም ነቢዩ በተወለዱ ጊዜ በርካታ የተከሰቱ ነገሮች አሉ ብለው ተናግሯል። በዚህ በረሂቅ አልመክቱም ኪታብ ላይ ሙባረክ ፉሪም ጠቅሰውታል ይሄን ነገር። ለምሳሌ የኪስራ ቤተ መንግስቶች አስራ ሁለት ጉልላቶች ነበሯቸው። እነዛ ጉልላቶች ተሰባብረው ተንኮታኩቷል። እንደዚሁም መጁሳውያን እነዚህ እሳት አምላኪዎች ማለት ነው ያመልኩ የነበሩት እሳት እንደጠፋ በሳዋ ሀይቅ አካባቢ ላይ የነበሩ አብያተ ክርስቲያኖችም እንደሰመጡ እና እንደፈራረሱ ይጠቁማሉ። ይህንም እነዚህ የታሪክ ተመራማሪዎች እነ ኢማም ጦበሪ በይሃቂና ሌሎች የታሪክ ዘጋቢዎችም እንደዚሁ ይህን ዘገባ ያኒ ጠንካራ ሰነድ የለውም። ያኒ ከነቢዩ ሰለላሁ ዐለይሂ ወሰለም የተረጋገጠ ወይም ደግሞ ትክክለኛ የሆነ መስረጃ የለውም ብሏል። አላኩል ሐልን ግን እነዚህ ሰዎች ባወሩት መሰረት ግን ተቀምጧል። እዚህ ጋር ቆም ብለን የምናስታውሰው ነገር አለ። ልናነሳ የሚገባ ነጥብ፣ ወሳኝ ነጥብ ማለት ነው። አንደኛ የነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን አለመታወቁን ነው። ቂል ረቢዑል አወል ዘጠነኛ ቀን ላይ ነው ተብሏል። ወቂላ እንደዚሁም በአስራ ሁለተኛ ቀን ላይ ተብሏል። ሌላም ተብሏል። እርግጠኛ ቀኑን ማወቅ አልተቻለም። ምንን የነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን። ስለዚህ የነቢዩን መውሊድ የሚያከብሩ ሰዎች በብዛት ሲያከብሩ አስራ ሁለተኛ ቀኑን ነው ረቢዕ አልአወል አስራ ሁለተኛውን ነው የሚያከብሩት። በምን ማስረጃ ነው? አንደኛ ቀኑ አይታወቅም። እርግጠኛ የሆነ ቀን ስለማይታወቅ ይሄ ነው ቀኑ ብሎ ይሄን በዓል ለማክበር እንኳን የሚያስችል ሁኔታ አልተፈጠረም። የተመቻቸ ነገር የለም ማለት ነው በዚህ ሁኔታ ላይ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በረቢዓል አወል መወለዳቸው በዛ ዓመት መወለዳቸው ቢታወቅም ቀኑ ግን በእርግጠኝነት አልታወቀም። ሰኞ ቀን ላይ ብቻ መሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡት ዘገባ ላይ ተናግረዋል። ለምን ሰኞ ቀን እንደሚጾሙ በገለጹበት ሐዲሳቸው ሰኞ የተወለድኩበት ቀን ነው በማለት ገልጸዋል። ይሄን ከሐዲስ እናገኛለን ሰሒህ ሙስሊም ላይ። ነገር ግን ስንተኛ ቀን ላይ እንደሆነ የሚታወቅ ነገር ስለሌለ ለበዓሉ ስርዓት ወይም በዓል ሆኖ እንዲከበር የሚያስችል ትክክለኛ ቀን ባለመኖሩ ከዚህ አንጻር ውርቅ ይሆናል። ሁለተኛው ነጥብ ደግሞ ነቢ ሰለላሁ ዐለይሂ ወሰለም እንደው እንበልና ደግሞ እስኪ ረቢዑል አወል 12 ወይም ደግሞ ዘጠኝ እንበል በዚህ በረቢዑል አወል በረቢ በዚህ ቀን ላይ ተወለዱ እንበል ነብዩ ሰለላሁ ዐለይሂ ወሰለም ይህ ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከሆኑ በኋላ 23 አመታቶችን አሳልፈዋል። እነዚህን 23 አመታት ሲያሳልፉ ለምንድን ነው አንድ ቀን እንኳን የእሳቸውን የተወለዱበትን ቀን ያላከበሩት? 23 ቀናቶችን አሳልፈዋል ማለት ነው። 23 አመት ሙሉ ማክበር ይችሉ ነበር። ለምን አላከበሩም? ከዚህ አንጻር ውርቅ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም የሚያውቁት ጉዳይ አይደለም ይሄ በዓል ማለት ነው። እንደዚሁም የነብዩ ባልደረቦች ሰሃቦች እነዛ ምርጥ ትውልዶች ከማንም የበለጡ ነብዩ ሰለላሁ ዐለይሂ ወሰለም የሚወዱ ከማንም በበለጠ መልኩ በአማረ መልኩ ኢኽላስ በተሞላበት መልኩ የነቢዩን ሱና ሐይ የሚያደርጉ እያንዳንዱን ኸይር ነገር የተባለን ኸይር ነገር የማያመልጣቸው ምርጥ ትውልዶች ነበሩ። እኚህ ትውልዶች እንደምታወቀው ማንም የማይከራከር ከሰው ከነቢዩ ሰለላሁ ዐለይሂ ወሰለም ቀጥሎ ከኡማቸው ማለት ነው በላጭና አፍደል የሆኑት አቡበክር ስዲቅ ናቸው። ከዛም ዑመር ናቸው። ከዛም ዑስማን ናቸው። ከዛም አልይ ናቸው። እንደዚህ እያሉ ይሄዳሉ ሰሃቦች። እነዚህ ምርጥ ሰዎች ወይም ምርጥ ትውልዶች እንደዛ ለነቢዩ ሰለላሁ ዐለይሂ ወሰለም ያን የመሰለ ፍቅር ያሳዩ ያን የመሰለ ኢትባዕ በተግባር ያረጋገጡ ምርጥ ትውልዶች ለምንድን ነው ያላከበሩት? ይሄ ነገር خیر ከሆነ ለምን ለነሱ ተደበቀ? የኋለኛው ህዝብ ነው ይሄን ነገር የሚያውቀው። ስለዚህ ሞል ራሱ መከበር የጀመረው በሶስተኛው ክፍለ ዘመን መሆኑ ይነገራል። መከበር የጀመረው በሶስተኛው ክፍለ ዘመን ነው። እነዚህ خیر የተባሉ ኡማዎች ካለፉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በላጭ ህዝብ ማለት የኔ ኡማ ናቸው ብለዋል። ከዛ ቀጥሎ ያሉት ታቢዎች፣ ከዛ የነሱ ተከታዮች ናቸው። ከዛ በኋላ አልጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም። በዛን ዘመን ነው ይሄ አዲሱ ቢድዓ የመጣው። ኢማሙ አህመድ ኢማሙ ማሊክ ምን ይላሉ? ማን ኢተኸዘ ቢድዓተን ፈቀድ ዛኢማ አንድ ቢድዓን يعني ዲን ውስጥ አንድን አዲስ ነገር አምጥቶ ያስገባሉ። ይህ ሰው ይሄ ዲን ሙሉ አይደለም የሚልን ነገር አምኗል ወይም ደግሞ እንደዛ ብሎ ተቀብሏል ነው። አላህ ደግሞ ሱብሓነሁ ወተዓላ በ يوم العرفة ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት حجة الوداع ላይ اليوم أكملت لكم دينكم ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። በዛሬው ዕለት اليوم أكملت لكم دينكم ሃይማኖታችሁ ሙሉ አደረግኩላችሁ ብሏል። ሃይማኖታችሁ ሙሉ ነው። ዲን ኢስላም ሙሉ ነው፣ አይቀበልም። ሙሉ የሆነ ነገር saturated ይባላል አይደለም በኬሚስትሪ አንድ ሙሉ የሆነ ነገር እዛ ላይ መተ ብትጨምር ይፈሳል እንጂ አይቀበልም። ምክንያቱም ቦታው ዝግ ነው። ዲን አልእስላም እንደዛ ነው፣ ሳፊ ነው፣ ሙሉ ነው። ምንም ነገር አይቀበልም፣ ምንንም ነገር አያስተናግድም። ከዚህ አንጻር ዲን አልእስላም ሙሉ አይደለም፣ ጎደሎ ነው፣ እዚህ ጋር ችግር አለበት እያለ ነው። ምን ስንል አዲስ ቢዳዎችን ፈጠራዎችን አምጥተን እዚህ ውስጥ ስናስገባ ከዚህ አንጻር ይሄንንም መገንዘብ ያስፈልጋል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን በእርግጠኝነት አልታወቀም ብለናል። ይሄን ነጥብ አንስተናል። እንደዚሁም ሲወለዱ ይሄ ይሄ ተከሰተ የሚባሉ ነገራቶች በሙሉ ትክክለኛ ማስረጃ እንዳልተገኘላቸው ይህንንም ልንገነዘብ ይገባል ማለት ነው። አልጋዛሊ ኢማሙ አልጋዛሊ ምን ይላሉ? تعبير غلط لفكرة صحيح ይላሉ። تعبير ገለጥ لفكرة صحيح ጥሩ የሆነ ፍክራ ነው ፍክራው ትክክል ነው የነቢ ስለ ላሁ ሰለም ታላቅ ሰው መሆናቸው ነገር ግን ኢባራው እሳቸው ሲወለዱ እንዲሆነ እንዲሆነ እንዲሆነ የተባለው ነገር ግን ገለጥ ነው የሌለ ነገር ነው ብሏል ምክንያቱም ይህን የሚያረጋግጥ ትክክለኛ የሆነ ማስረጃ ባለመኖሩ ባለመኖሩ እነዚህም በዚህ መልኩ ካየን በኋላ ወለማ ወለደትሁ ኡሙሁ አርሰለት ኢላ ጀድህ አብዱልሙጠሊብ تبشره بحفيده فجاء متبشرا ودخل به الكعبة ودعا الله وشكر له واختار له اسم محمد وهذا الاسم لم يكن معروفا في العرب وختنه يوم السابع كما كان العرب يفعلون እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም እናት ምንድነው ያደረጉት? እንደተወለደ እንደወለዱ ለአብዱል ሙጠሊብ የብስራት መልእክት ላኩ። አያታቸው አብዱል ሙጠሊብም በጣም ደስ ብሏቸው ወደ ልጁ መጡ። ይዘውትም ህፃኑን ይዘው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ወደ ካዕባ ገቡ። ወደ ካዕባ ገቡ። ቤታቸው እዛው አካባቢ ነበረ። በቀጥታ ዱዓ አደረጉላቸው። አላህንም አመሰገኑ። ከዛም ከስሞች ውስጥ ማለት ነው መሐመድ የሚባል ስም መረጡላቸው። የሚገርመው በአረቦች ወይም በቁረይሾች ዘንድ እንደዚሁም በአረቦች ዘንድ መሐመድ የሚባል ስም አይታወቅም ነበር። ለመጀመሪያ ጊዜ የተሰየመ ስም ነው። እንዳውም ወገኖቹ ምንድነው ያሉት ለአብዱል ሙጠሊብ ሊማዛ ተርገብ لمن لمندن أنت كأباتوتش سموتش متافنة قطعو لمن أدس نقر آمد أه بلوت أي يقوات شاي بارا عبد المطلب من بمارت ملسو أردت أن يحمد الله في السماء ويحمد الخلق في الأرض الله سبحانه وتعالى بسماي إن دامس إن دامس ويم الله زند مسجون دهوننا ምድርም ላይ ሰዎች እንዲያመሰግኑት ወይም ደግሞ መክሉቆች እንዲያመሰግኑት እንደዚህ አይነት ሰው እንዲሆን ፈልጌ ነው አሉ። አላህ ስብሓን ወተዓላ አሳወቃቸው። ነገሩም ሆነ። ነቢ ሰለላሁ ዐለይሂ ወሰለም አላህም ዘንድ ምስጉን ሆኑ፣ በምድር ላይም እንደዛ ሆኑ። ይሄ የአላህ ስብሓን ወተዓላ ተአምር ነው። የፍዓሉ ማ የሻእ የፈለገውን ነገር ያደርጋል። ለአላህ ይሄ ነገር ምንም ነገር አይደለም፣ በጣም ቀላል ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ እንግዲህ አያታቸው ደስተኛ ሆነው ዱዓ አድርጎላቸው ስም አወጡላቸው። ልክ አረቦች በባህላቸው እንደሚፈጽሙ በሳምንቱም ነብዩ ሰለላሁ ዐለይሂ ወሰለምን ገረዟቸው፣ ልክ አረቦች እንደሚያደርጉት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወአወል መን አርضአትሁ ነቢዩን ሰለላሁ ዐለይሂ ወሰለም መጀመሪያ ያጠባችው ምን አልመራዲዕ وذلك بعد أمه صلى الله عليه وسلم بأسبوع ثويبة مولى أبي لهب عند تولدوا ከእናታቸው በኋላ ለመጀመሪያ ጊዜ ያጠባቻቸው ሴት ማን ነበረች? ሱወይባ የምትባል የአቡ ለሀብ ባሪያ ነበረች። ሱዌባ የምትባል የአቡላሃብ ባሪያ ነበረች። ዩቃሉ ለሁ እቺ ሱዌባ የአቡላሃብ ባሪያ መስሩህ የተባለውን ልጇን ወልዳ በማጥባት ላይ ነበረች። በዛን ሰዓት መስሩህ የተባለ ልጇን ወልዳ በማጥባት ላይ ነበረችና ወተት አላት ማለት ነው። وكانت قد أرضعت قبله حمزة بن عبد المطلب وأرضعت بعده أبا سلمة بن عبد الأسد المخزومي أه كنبي محمد صلى الله عليه وسلم بفيدم حمزة بن عبد المطلب አጥብታለች ሱወይባ እንደዚሁም ከዛ በኋላም አቡ ሰለማ ቢን አብዱል አሰድ አልመክዙሚ የተባሉትን አጥብታለች። በዚህ መሰረት አቡ ሰለማ እሷን ከጠቡ ሐምዛ ቢን አብዱል ሙጠሊብም እሷን የሚጠቡ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለምም ከጠቧት ሶስታቸው ምን ሆናል ማለት ነው? ወንድማሞች ሆናል። ከማን ጋር? ከልጇ ጋር ማለት ነው። ከልጇ ጭምር ወንድማማችነት ተገኝቷል። መስሩህ የተባለው ልጇ ጋር ማለት ነው። በጥቢ የአንድ እናት ጡት የጠቡ ሰዎች ከተለያዩ ሰዎች ቢመጡም አንድን ጡት ከጠቡ ምን ይገኛል? ወንድማማችነት ይገኛል። በዚህ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ከዚህ አንጻር ወንድማማችነት ፈጠሩ ማለት ነው። طيب في بني سعيد ነብዩ ሰለላሁ ዐለይሂ ወሰለም يا سالفوتن هي ህይወት أن المركز وكانت العادة عند الحاضرين من العرب أن يلتمسوا المراضي لأولادهم ابتعادا لهم عن أمراض الحواضر ولتقوى أجسامهم عربوش النزيك كتما منورو አረቦች ማለት ነው በዛን ሰዓት ልጆቻቸውን የሚያሳድጉላቸውን በገጠር ወስዶ የሚያሳድጉ ሰዎችን የመፈለግ ልምድ ነበራቸው። ይህን የሚያደርጉበት ምክንያት አንደኛ ከተማ አካባቢ በሽታ ይበዛል። እንደምታወቀው እንግዲህ ከተማ የብዙ ነገር ጥርቅም ነውና በዛን ጊዜም የዚህን አይነት አስተሳሰቦች ነበሩ ማለት ነው ከተማ ላይ ስለዚህ የዚህ በሽታ ተጠቂ እንዳይሆኑ እንደዚሁም ደግሞ በአካል ብቃት ያን ጠንካራ ሆኖ እንዲያድጉ በማሰብ ገና ህፃን ሆነው ወደ ገጠር ይልኳቸው ነበር። ይህም ብቻም አይደለም ንጹህ የሆነውን የአረብኛ ቋንቋ ከገጠር ሲያድጉ ይለምዳሉ ብሎ ስለሚያስቡ ያንንም ከዛው እንዲወስዱ ይፈልጉ ነበር። አብዱል ሙጠሊብ እንደ ማንኛውም ልጅ ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም በዚህ መልኩ ማለፍ ስላለባቸውና ሄደው ማደግ ስላለባቸው ማፈላለግ ጀመሩ አሳዳጊ በዚህን ጊዜ ከሰዒድ ብኑ በክር ጎሳ የሆነች ሴትን አገኙ። ሐሊማ ብንት አቢ ዙኤብ የምትባል ባሏ አልሐሪስ ቢን አብዱል ዑዛ ይባላል። አቡ ከብሻ የሚል ቅጽልም አለው ወይም በዚህ ይታወቃል። እሱም የዛው ጎሳ አባል ነው። እንግዲህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእድገት ወይም በገጠር ሄዶ የማደግ ዕጣ ፋንታ በእነዚህ ሰዎች እጅ ገባ ማለት ነው። ወእኽወቱሁ ወንድሞቹ صلى ሰለላሁ ዐለይሂ وسلم هناك من الرضاعة يعني بطبي عبد الله بن الحارث وأنيسة بنت الحارث وين خذافة أو جزامة بنت الحارث يمبالو የጥቤ ወንድሞች አሏቸው አብደላ ብን አልሐሪስ አኒሳ ብንት አልሐሪስ እና ሁዛፋት ወይም ደግሞ ጁዛመት በመባል የሚጠሩ ብንት አልሐሪስ እነዚህ የጥቤ ወንድማሞች ናቸው ሁዛፈት የአላህን መልእክተኛ صلى الله عليه وسلم የአጎት ልጅ አቡ ሱፊያን ብን አልሐሪስን ብን አብዱል ሙጠሊብን አቅፋ አሳድጋለች ከዚህ በፊት አጎታቸው ሐምዛ ብን አብዱል ሙጠሊብ ያደጉትም ከበኒ ሰዒድ ጎሳ ውስጥ ነበር። አሳዳጊያቸው ነቢዩ صلى الله عليه وسلم ከሐሊማ ዘንድ በነበሩ ጊዜ አጥብታቸዋለች። ነቢዩን አጥብታለች። የሐምዛ አሳዳጊ የነበረችው ማለት ነው። እናም ሐምዛ ከአላህ መልእክተኛ ጋር በሁለት ወገን በጥቤ ይገናኛሉ። አንደኛው ቀደም ሲል ባየነው በሱዌባ በኩል፣ ሌላው ደግሞ አሁን በሰዓድያ በኩል የተገኘው ዝምድና ማለት ነው። በሁለት በኩል በጥቤ ይገናኛሉ። ሐሊማ ስለ ነቢዩ ሰለላሁ ዐለይሂ ወሰለም አስተዳደግና ነቢዩን ሰለላሁ ዐለይሂ ወሰለም እንዴት ወስዳ ወደዛ አካባቢ እንደሄደች ራሷ ትተርካለች። እንግዲህ አንድ ታሪክ ከባለቤቱ ሲሆን የበለጠ ሚዛን ይደፋል፣ የበለጠ ያኒ ሐቂቃነቱ ጎልቶ ይወጣል። ኢብኑ ኢስሐቅ እንደዘገቡት ካነት ሐሊመተ ያኒ ሐሊማ እንደዚህ ትላለች አነሃ ምን ትላለች ኸረጅቱ خرجت من بلدها مع زوجها وابن لها صغير ترضعه في نسوة من بني سعيد من بني سعيد بن بكر حليمة የምታሳድገውን ልጅ ፍለጋ ከትንሿ ልጇና እንደዚሁም ከባሌ ጋር በመሆን ከበኒ ሰዒድ እንስቶች ጋር ወጣሁ ትላለች። ወዴት? ይሄን ልጅ ፍለጋ፣ ያኒ የምታሳድገውን ልጅ ፍለጋ። ቃለት ወዛሊከ ፊ ሰነት ሸህባ የድርቅ አመት ነበረ ብላለች። ዓመቱ የድርቅ አመት ነበር ያኒ ዝናብ የጠፋበት በጣም ከፍተኛ ችግር የነበረበት ጊዜ ነበረ። ለም ተብቃ ለና ሸይአን ምንም ነገር አልነበረንም በድርቁ ሰበብ። ፈኸረጅቱ አላ አታና ሊ ቀመራ ወማዕና ሻሪፍ لنا والله ما تبيت بقطر وما ننام ليلنا أجمع من سبينا الذي معنا من بقائه من الجو ما في ثري ما يغنيه وما في شارفنا ما يغذيه وما في شارفنا ما يغذيه ولكن كنا نرجو نرجو الغيث والفرج አህያ ነበረችን። በአህያችን ሌላ ምንም ነገር የለንም ብላለች። በድርቁ ምክንያት ምንም ነገር የለንም። አህያ ላይ ተፈናጥጬ መጣሁ አለች። ግመልም ነበረችኝ። ልጃችን በጣም ከመራቡ የተነሳ ስለሚያለቅስ ሌሊቱን ሙሉ እንቅልፍ በአይናችን ሳይዞር እናድር ነበር አለች። ወማ ነናሙ ለይለና ለምን ምን ሰብይን ለዚ ማዕና ምን ቡካኢሂ ምን አልጀው ከረሃብ የተነሳ በጣም ስለሚያለቅስ አያስተኛንም ነበር ብላለች። ማ ፊ ሰዲ ማ ዩኒ ጡቴ የሚያጠግብ ወተት አልነበረውም። وما في شارفنا ما ዩገዚህ ገመሏም የምታለብ ወተት አልነበራትም ነገር ግን ኩና ነርጁ ልገይሰ ወልፈረጅ አንዳች ጥሩ ነገር ይገጥመናል የሚል ተስፋ ግን እናደርግ ነበር አለች فخرجت على آتانا تلك فلقد أذمت بالركب حتى شق ذلك عليهم ضعفا وأجفا አህያ እየጋለብኩ ረዥም መንገድ ተጓዝኩ። ድካም አልፈሰፈሰን። መካ ደረስን። የምናሳድገው ልጅ ፈለግን። ፈማ ሚና ኢምራአቱን ኢላ ወቀድ አርዳ አለይሃ ዐረደ ዐለይሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈተአባሁ ነቢዩ ሰለላሁ ዐለይሂ ወሰለም የተሰጡ ሴቶች በሙሉ እምቢ ይሉ ነበረ አለች ምክንያታቸው ደግሞ ምን ነበር ሊአነሁ የቲም ነቢ ስ ሰለም የቲም ናቸው አባት የላቸውም وذلك أنا كنا إن أن كنا نرجو المعروف من أبي سبي من أبي سبي ከልጆች አባት መልካም ነገርን እንፈልግ ነበር። ያኒ ሀዲያ ይፈልጋሉ። ከልጅ ከሚያሳድጉበት ነገር ውጪ መልካም እንዲውሉላቸው ይፈልጋሉ። በዚህ መሰረት ይሄ ታዲያ የቲም ከሆነ ወማ አሳ አንተስና ኡሙሁ ወጀድሁ እናቱና አባቱ አያቱ ምን ሊሰሩልን ነው? እያለ ፈኩና ነክረሁሁ ሊዛሊክ ለዚህ ብለን እንጠላው ነበር አለች فما بقيت امرأة قدمت مع مع معي إلى إلا أخذت رضيئا غيري كان بستقر هلم ከበኒ ሰዒድ አብረን የመጣነው ሴቶች በሙሉ የሚያጠቡትን የሚያሳድጉትን ልጅ አገኙ فلما أجمعنا الانطلاق قلت لصاحبي خلاص لما هيد بوسن ጊዜ لباربي بيا القتالج والله إني لأكره أن أرجع من بين سواحي سواحبي ولم آخذ رديئا كقادجون كما مكاكل إن يسايز بارو إجين مقباتا والله أنا قرد السالة آل قتل باري والله لأذهبن إلى ذلك اليتيم فلأخذنه ወደዛ የቲም ሂጄ እወስደዋለሁ በአላህ ይሆንብኝ አልኩኝ ቃለ ብሎ አለ ባሏም ላ አለይኪ አን ተፍዓለ አሰ አላሁ አን የጅዓለ ለና ፊህ በረካ እሱም እንደዚሁ ደገፋት ምናልባት አላህ ስብሓነሁ ወተዓላ በረከታማ ያድርግልን ይሆናል ያዥው ሂጂና ውሰጂ አለኝ። ሄርኩና ያስኩት ወሰድኩት አለች። ምክንያቱም የቲም ነው። ይሄን ቅድም የተጠቀሰውን እርዳታ ልታገኝ አትችልም። ጥላ ልትሄድ ነው። ጓደኞቿ፣ ባልደረቦቿ ሁሉም ይዘው ሄደዋል። እሷ ግን ባዶ እጇ ልትገባ ነው። ይሄ ከሚሆን ብላ አማራጭ በማጣቷ ማለት ነው። አማራጭ በማጣቷ ብቻ ሄዳ ወሰደች። የወሰድኩትም አለች ከሱ በስተቀር ሌላ ነገር ስላጣው እንጂ ባልወሰድኩት ነበር ብላለች ነብዩ ሰለላሁ ዐለይሂ ወሰለም። قالت فلما أخذت أخذته رجعت به إلى راحلي فلما وضعته في حجري أقبل عليه ثدياي بما شاء من اللبن ወስጄ መጥቼ ጭኔ ላይ ሳስቀምጥ ጡቶቼ ወተት በወተት ሆኖ አለች። ፈሸሪበ ሐታ ራዊ እስኪ ጠግቡ ድረስ ጠጡ። ወሸሪበ ማአሁ አኹሁ ሐታ ራዊ ልጄም እንደዚሁ ጠጣ እስኪ ጠግብ ድረስ። ثم ናም ከዛም ተኛ። ወማ ኩና ነናሙ ማአሁ ቀብለ ዛሊክ ከዚህ በፊት ከሱ ጋር አንተኛም ነበር። ወቃመ ዘውጂ ኢላ ሻሪፉና ሻሪፉና ትልከ ወደዛች ግመላችንም ተነስቶ ሄደ ባሌም ፈኢዛ ሂየ حافل فيحلب منها ما ما شرب وشربت معه حتى انتهينا سبحان الله ከዛም ባሌ ወደ ግመላችን ሄደና ሲሄድ ግመላም ወተት በወተት ሆናለች አለባት እሱም ጠጣ እኔም ጠጥቼ ጠገብን አለች እስክን ጠግብ ድረስ ጠጣን ፈቢትና ቢኸይር ሌይላ በጣም ጥሩ ምሽት አሳለፍን አለች قالت يقول صاحبي حين أصبحنا تعلمي والله يا حليمة لقد أخذت نسمة مباركة سينغا بالي حليمة والله يتبارك يهون لجني والسرشو علي فقلت والله إني لأرجو ذلك إنهم أو يتبارك لجنو ألكن يالج ثم خرجنا وركبت أنا آتانا وحملته عليها معي فوالله لقطعت بركبي ما لا يقدر عليه شيء من من حمرهم ከዛም አህያዬ አድርጌ ጉዞ ጀመርን አለች የሌለ ነገር አመጣች አህያዋ ከመፍጠናው የተነሳ ሁሉንም ቀድማ መሄድ ጀመረች ሐታ ኢነ ሰዋሂቤ ሰዋሂቢ ለየቁልነ ሊ ያ እብነት አቢ ذؤيب ويحكي أربئي علينا أليست هذه آتانك التي كنت خرجت عليها أنت حليمة هوي يا أبو ذؤيب لج ويولش أرى نقرين إتشا هي كيت متاج ያቺው አብረን የመጣንባት ወይም ደግሞ ይዘሽ የመጣሻት አህያ አይደለችም እንዴ ብለው ጠየቋት فأقول لهن بلى والله آو إسوانات إنها لها هي إسوانات فيقولن والله إنها لها شأنا ይሄ በጣም ትልቅ ተአምር ነው ሌላ ነገር አለ እያሉ ተገረሙ ሁሉ ጉዳዩ በጣም አስገራሚ ነበረ ثم قدمنا منازلنا من من بلد من بلد بني سعيد በዚህ መልኩ ودا هاجراتشن جبان بني سعيد جبان عليك وما أعلم أرضا من أرض الله أجدب منها فكانت غنمي تروه علي حين قدمنا به معنا شبا شباء لبانا فنحلب ونشرب وما يحلب إنسان قطرة لبن በጣም ድርቅ ነበር ሀገራችን። የሚበላ የሚቀመስ ነገር የለም። ልክ ወደ ቤት እንደገባን ወደ ጌጦች ተሰማርተው ሲመጡ ወተት ሞልተው ጠግበው ይመጣሉ። ወተታቸውንም እያለም በልተን ጠጥተን በደስታ መኖር ጀመል። ሌሎች ከግመሎቻቸው የሚያልቡት ትንሽ እንኳን የሚወጡ ሊያልቡ አይችሉም። ያኔ ትንሽ እንኳን አይወጣቸውም ከድርቅ የተነሳ የኛ ግን እየሄዱ ይመጣሉ፣ ወተት በወተት ሆነው ይመጣሉ። በረካ በበረካ ሆነን የበኒ የበኒ ሰይድ ሴቶች ምን ይሉ ነበር? ሰዎች ለስምሪት ከብቶቻቸውን የሚያወጡ ሰዎችን የሐሊማ እረኛ የሚጠብቅበት ቦታ ላይ ሄዳችሁ እገዱ እያሉ ይልኩ ነበር። ቢልኩም ግን የነሱ አብረው ውለው እንኳን ከአንድ ቦታ ቢመጡም ጠግቦ መምጣት አልቻሉም። እንደነሱ አብረው አንድ ቦታ ላይ ውለው ቢመጡም ጠግበው እንደዛ ግን ወተት በወተት ሆኖ መምጣት አልቻሉም። ምክንያቱም ይሄኛው ሂክማው ሌላ ነውና በዚህ መሰረት አሊማ። በረከታማ ሆነን ደስተኛ የሆነ ህይወት አሳለፍን ትላለች። በዚህ ሁኔታም ሁለት አመታት አሳለፍን። ልጁም እያደገ ሄደ። ጫውታው እንደ ሌሎች ልጆች አይደለም። ሁለት አመት ሲሞላው ጎበዝና ጠንካራ ልጅ ሆነ። ከእናቱ ዘንድም ወሰድ ወሰር ነው። በረከታማ ከመሆኑ አኳያ አብሮን እንዲቆይ ስለፈለግን እናቱን የመካ ስለምንፈራለት ከኛ ዘንድ ጥቂት እስኪጎብዝ ድረስ እንዲቆይ ብለን ያኒ አግባብተን ተመልሰን ይዘነው መጣን አለች። ተፈቀደልን። ነቢ ሰለላሁ ዐለይሂ ወሰለም በዚህ ሁኔታ ማለት ነው ከበኒ ሰዒድ ሀገር ቆዩ። እድሜያቸው አራት ወይም አምስት ዓመታት አካባቢ እስኪሞላቸው ድረስ ማለት ነው እዛ አካባቢ እንደቆዩ ይነገራል። ሙስሊም ኢማም ሙስሊም ማለት ነው አነስን ዋቢ አድርገው እንደዘገቡት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ከልጆች ጋር በመጫወት ላይ እያሉ አንድ ቀን ማለት ነው የሆነ ክስተት ተከሰተ። ምን አይነት ክስተት ይሁን ኢንሻአላሁ ተዓላ በሚቀጥለው ደርስ ከሱ ጀምረን ለማየት እንሞክራለን። የዛሬውን ደርስ እዚሁ ጋር እናበቃለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።